ድምፀ ልሳናዊ የአጻጻፍ ዘዴ ከቀለማዊ የአጻጻፍ ስርዓት ቀጥሎ በማገልገል ላይ የሚገኘው ይህ ድምፀ ልሳናዊ የአጻጻፍ ስርዓት ነው። ይህም የአጻጻፍ ዘዴ ከቀዳሚው ማለትም ከቀለማዊ የአጻጻፍ ዘዴ እንደፈለቀ ይነገራል። በጽህፈት ታሪክም የቅርብ ጊዜ ከሚባሉት ይመደባል። በዚህ የአጻጻፍ ዘዴ ውስጥ ተግባራዊ የሚሆኑት ምልክቶች ብዛት ከሌሎች የአጻጻፍ ዘዴዎች አንጻር ሲታይ አነስተኛ ነው። እያንዳንዱ ምልክት የሚወክለው አንድ ነጠላ ድምፅን ነው። ለዚህም ምሳሌ ሊሆን የሚችለው እንግሊዘኛ፣ ላቲንና የላቲን ቋንቋዎች የሚጠቀሙበት የጽህፈት ስርዓት ነው። ለምሳሌ በቀለ የሚለውን ብንወስድ በቁሙ ቀለማዊ አጻጻፍ ነው። ገጽ አምስት በቀለ ብአ ቅአ ልአ ተብሎ ቢጻፍ ግን ድምፀ ልሳኔ አጻጻፍ ይሆናል። የእንግሊዘኛውም B E K E L E ይህንኑ ድምፀ ልሳኔ አጻጻፍ ያመለክታል። በአጠቃላይ ጽህፈት እነዚህን ደረጃዎች ተሻግሮ አሁን ያለበት ደረጃ ላይ የደረሰ ጥበብ ነው። ይሁን እንጂ በዚህ ረጅም የጽህፈት ታሪክ ውስጥ ቋንቋና ጽህፈት ተፈጥሯዊ የሆነ ቀጥተኛ ግንኙነት አሳይተው አያውቁም። ግንኙነታቸው የአጋጣሚ ብቻ ነው። ጥቂቶች ቋንቋና ጽህፈት ተፈጥሯዊ ግንኙነት ያላቸው አድርገው ይገምታሉ። ይህ የተሳሳተ ግምት ነው። ቋንቋና ጽህፈት ተፈጥሯዊ ግንኙነት ቢኖራቸው ኖሮ አንድ አይነት የአጻጻፍ ዘዴ ለተለያዩ ቋንቋዎች ማገልገል ባልቻለም ነበር፣ ወይም አንድ ቋንቋ የተለያዩ የአጻጻፍ ዘዴዎችን መጠቀም አይችልም ነበር። ከዚህም በቀር ጽህፈት የሌላቸው በርካታ ቋንቋዎች በሀገራችንና በተለያዩ የዓለማችን ክፍሎች ባልተገኙ ነበር። ታዲያ በጽህፈትና በቋንቋ መካከል ተፈጥሯዊ ግንኙነት ቢኖር ኖሮ እነዚህ ሁሉ ቋንቋዎች የጽህፈት ባለቤት በሆኑ ነበር። አለምሸቱ 1986 ዓ ም ካልታተመ የማስተማሪያ ጽሑፍ በመጠኑ ተሻሽሎ የቀረበ መልመጃዎች ክፍል አንድ አንብቦ መረዳት የሚከተሉት ጥያቄዎች ምንባቡን መሰረት ያደረጉና አስረኛ ክፍል ስለ ቋንቋ ምንነት ከተማራችሁት ጋር የተገናዘቡ ናቸው። ጥያቄዎቹን በአንክሮ ማጤን ከቀረቡት አማራጮች የሚስማማውን ምረጡ። አንድ ቋንቋ ዘፈቀዳዊ ነው ማለት ሀ በአጋጣሚ የተፈጠረ መግባቢያ ነው ማለት ነው። ለ በስምና በተሰያሚ መሃል ተፈጥሯዊ ዝምድና የማይታይበት መግባቢያ ነው ማለት ነው። አመሩሃ በቋንቋውና በቋንቋው ስርዓት መካከል ተፈጥሯዊ ዝምድና የለም ማለት ነው። መ ሁሉም መልስ ናቸው። ገጽ ስድስት ጥያቄ ቁጥር ሁለት ቋንቋ ሰብአዊ ነው የሚባለው ሀ የሰው ልጅ መግባቢያ መሆኑን ለማመልከት ነው ለ የቋንቋን መወለድ ማደግና መሞት ለማመልከት ነው አምሮሃ የቋንቋን ስርዓታዊነት ለመጠቆም ነው መ ሁሉም መልስ ናቸው ሶስት ቋንቋና ጽህፈትን በሚመለከት እውነት የሆነው የትኛው ነው ሀ ቋንቋና ጽህፈት በእድሜ ኩያዎች ናቸው። ለ በዓለም ላይ ያሉት ቋንቋዎች ሁሉ ጽህፈት አላቸው። አምሮሃ የተለያዩ ቋንቋዎች አንድ አይነት የጽህፈት ስርዓት ሊጠቀሙ ይችላሉ። መ ጽህፈትና ቋንቋ ያላቸው ግንኙነት ተፈጥሯዊ ነው። አራት ከሚከተሉት መካከል እውነት የሆነው የትኛው ነው? አ በሀገራችን የሚገኙት ሁሉም ቋንቋዎች የሚጠቀሙት ቀለማዊ የአጻጻፍ ዘዴን ነው። ለ በሀገራችን የሚገኙት ቋንቋዎች ሁሉ የሚጠቀሙት ቀለማዊ የአጻጻፍ ዘዴ ነው። አመርሃ ጽህፈት የተጀመረው በምስራቅ አውሮፓ ነው። መ ጽህፈት ከቋንቋ ጋር ለመጀመሪያ ጊዜ ጥምረት ያሳየው በቃላዊ የአጻጻፍ ዘዴ አማካይነት ነበር። አምስት የጽህፈት ዕድሜ ሀ ከአምስት መቶ ዓመት አይበልጥም፣ ለ ከአምስት ሺህ ዓመት እንደማይበልጥ ይገመታል፣ አመሮሃ በሚሊዮን ዓመታት ይቆጠራል፣ መ ምን ያህል እንደሆነ ለመገመት አይቻልም። ስድስት ቋንቋ ኢ ደመነፍሳዊ መግባቢያ ነው ሲባል ሀ በዘር በደም ወይም በመወለድ የሚገኝ የመግባቢያ መሳሪያ ነው ማለት ነው። ለ ከቋንቋ ተናጋሪ ህብረተሰብ ጋር አብሮ በመኖር በልምድ የሚገኝ ነው ማለት ነው። አመሩሃ ቋንቋ ረቂቅ መግባቢያ ነው። መ ቋንቋ ከእንስሳት መግባቢያ የሚለይ አይደለም ማለት ነው። ሰባት በጽህፈት የእድገት ደረጃ ውስጥ አገልግሎት ላይ የሚውሉትን ምልክቶች ቁጥር በማሳነስ ተግባር ላይ ለመዋል የሞከረው የጽህፈት አይነት የትኛው ነው? ሀ ስዕላዊ የአጻጻፍ ዘዴ፣ ለ ሀሳባዊ የአጻጻፍ ዘዴ፣ አመርሃ ቃላዊ የአጻጻፍ ዘዴ፣ መ መልሱ አልተሰጠም። ስምንት ገጽ ሰባት ከሚከተሉት መካከል ስለ ቋንቋ ሀሰት የሆነው የትኛው ነው? ሀ መግባቢያ ሁሉ ቋንቋ ተብሎ ሊገለጽ አይችልም። ለ ከሰው አንደበት የሚፈልቅ ነገር ሁሉ የቋንቋ አሃድ ተደርጎ ይወሰዳል። አመርሃ ማንኛውም ቋንቋ ሊዋስ ወይም ሊያወስ ይችላል። መ ቋንቋ ያለ ጽህፈት ሊኖር ይችላል። ዘጠኝ ጽህፈት ቋንቋ በቦታና በጊዜ የሚታይበትን ውሱንነት ለመቀነስ ያስችላል ሲባል ሀ የቋንቋ መልእክት በጊዜ ሳይገደብ ለመጪው ትውልድ እንዲተላለፍ ያደርጋል ማለት ነው። ለ በቋንቋ የሚተላለፍ መልእክት በአንድ ጊዜ የተለያዩ ቦታዎች ተሰራጭቶ ሰዎች መልእክቱ እንዲረዱ ያደርጋል ማለት ነው። አመርሃ ጽህፈት ቋንቋ እንዳይሞት ይከላከላል ማለት ነው። መ ሀና ለ መልስ ናቸው። አስር ሀሳባዊ የአጻጻፍ ዘዴ ሀ ከስዕላዊ የአጻጻፍ ዘዴ ልዩነት የሌለው ዘዴ ነው። ለ ሰዎች ንግግርን በጽሑፍ ለማስፈር የተጠቀሙበት የአጻጻፍ ዘዴ ነው። አመርሃ ለአማርኛ አጻጻፍ ስርዓት ጥሩ ምሳሌ ሊሆን የሚችል ነው። መ መልሱ አልተሰጠም። ክፍል ሁለት መጽሐፍ የሚከተሉት አንቀጾች ተገቢውን አወቃቀር ጠብቀው አልተቀመጡም። አንቀጾቹም በጥንቃቄ መርምሩና አንድ አጭር ድርሰት እንዲወጣቸው አድርጋችሁ በቅደም ተከተል አዋቅሯቸው። ለድርሰቱም ርዕስ ስጡት። አንድ በዚህ ዩኒቨርሲቲ እንደ ኤሮፓውያን አቆጣጠር በ1970 ዓ ም በህሙማን ላይ በተደረገ ጥናት ከ708 ሰዎች 600 የሚሆኑት የደም ግፊት በሽታ እንዳለባቸው ተደርሶበት ነበር። ገጽ 8 ከተወሰነ ጊዜ በኋላም 120 የሚሆኑት በዚሁ በሽታ ጦስ መሞታቸው ተረጋግጧል። ተመራማሪዎች ለዚህ ዋናው ምክንያት ነው ብሎ የሚያቀርቡት የሰዎቹ ከፍተኛ የጨው ፍጆታ ነው። የጨው አወሳሰድን አለመቀነስ ደግሞ ለደም ግፊት ብቻ ሳይሆን ለልብ ህመምም አሳልፎ የሚሰጥ ነው። ሁለት በጥናት እንደተደረሰበት ለልብ ህመም የሚጋለጡትና በዚሁ በሽታ ጦስ የሚሞቱት ሰዎች በአብዛኛው ከፍተኛ መጠን ያለው ጨው የገባበት ምግብ የመመገብ ልምድ ያላቸው ናቸው። በሀገራችንም ኮስተር የሚያደርግ ምግብ በሚል አጉል ያመጋገብ ልምድ እንደ በርበሬ፣ ሚጥሚጣ፣ ቅመምና ጨው አይነት ማጣፈጫዎች በብዛት በጥቅም ላይ ይውላሉ። ነገር ግን ከፍ ሲል ለመጠቆም እንደተሞከረው ጨው የበዛበት ምግብ ለደም ግፊትና ለልብ ህመም አሳልፎ ስለሚሰጥ ይህንኑ አውቆ ጥንቃቄ ማድረግ ብልህነት ነው። ሶስት ትክክለኛም ሆነ ዝቅተኛ የደም ግፊት የሚታይባቸው ሰዎች ብዙውን ጊዜ ጨው የበዛበት ምግብ አዘውትረው ከተመገቡ የደም ግፊታቸው ይጨምራል። በደም ግፊት ላይ ምርምር እንደሚያደርጉት ባለሙያዎች አባባል አንድ ሰው ዝቅተኛ የጨው መጠን በምግቡ ውስጥ እንዲኖር ካደረገም ለደም ግፊት በሽታ በቀላሉ አይጋለጥም። ብዙ ጨው በምግባቸው ውስጥ እንዲኖር ከሚያደርጉት ሰዎች ይልቅ ረጅም ዕድሜ የመኖር እድልም ይኖረዋል።